ولا عدوان إلا على الظالمين والصلاة والسلام على رحمة الله للعالمين وعلى آله وأصحابه الغر الميامين وعلى التابعين لهم بإحسان إلى يوم الدين أما بعد ود تفسير من ተከታታዮች በያላችሁበት ናችሁ ይህንን ትምህርት የምትከታተሉ ሁሉ ዛሬ እንደተለመደው ከሱረቱ ማኢዳ ከመጀመሪያው የምንነሳው ፕሮግራም ሜዳ ላይ ይሆናል ኢንሻአላህ አላህ Subhanahu Wa Ta'ala ለዚህ ያበቃን ጌታ አላህ ሌሎችንም የቁርአን ሱራዎች ጨርሰን ተፍሲር ተምረን እንድንጨርስ አላህ እንደሚያደርገን ተስፋ እናደርጋለን። ብዙዎቹ የተፍሲር መጽሐፍቶች ሱረቱ አልማኢዳን መግቢያ ብዙ ይጽፋሉ። ምክንያቱም ብዙ አህካሞች ስላሉት ብዙ ህግጋቶች የተደነገጉበት በመሆኑ ስለ ሱረቱ አልማኢዳ ብዙ ነው ዑለማዎች የሚሉት ከነዚህ መካከል ነቢዩ ሰለላሁ ዐለይሂ ወሰለም ኢማሙ አሕመድ እንደዘገቡት አስማ ቢንት የዚድ ቃለት ኢኒ ለአኺደቱን ቢዚማም العضباء ناقة رسول الله صلى الله عليه وسلم إذا نزلت عليه المائدة كلها وكادت من ثقلها تدق عدد الناقة أسماء بنت يزيد بن السكن متبال واسيت ينبينا عليه الصلاة والسلام جمل መሳቢያዋን ልጓሟን ይዤ ሱረቱል ማኢዳ በአንድ ላይ ስትወርድ ነበርኩኝ እኔ ይዤ ነበረ ነቢዩ ሰለላሁ ዐለይሂ ወሰለም ወሕይ ሲወርድላቸው በእሳቸው ላይ ወሕይ ሲወርድ የነበራቸው ክብደት ከብዷት የግመሏ ትከሻ ሊሰበር እስከሚደርስ ድረስ እንደዚህ ውርድ እስከምትል ድረስ ነበረ የተለመጠችው የሚለው ሐዲስ አንዱ ነው ሱረቱል ማኢዳ በአንድ ጊዜ ነው የወረደው ብላ ነው አስማዕ ቢንት የዚድ የሚያሙት روى أحمد أيضا عن عبد الله بن عمرو قال نزلت على رسول الله صلى الله عليه وسلم سورة المائدة وهو راكب على راحلته فلم تستطع أن تحمله فنزل عنها عبد الله بن عمرو سورة المائدة عند الجين يوردوا يوردوا سيورد من نبيو جملا تشولين ينفرجوا ينفروا على كل ست وردوا لو يشرسوا وقد روى الترمذي عن عبد الله بن عمرو قال آخر سورة نزلت سورة المائدة والفتح كم عرفت كل يوم يرشها يوردوا سورة الفتح الناس سورة المائدة سورة الفتح نو إذا جاء نصر الله والفتح مع ثم قال الترمذي هذا حديث حسن غريب وقد روي عن ابن عباس أنه قال آخر سورة أنزلت إذا جاء نصر الله والفتح سورة النصر وقد روى الحكم في مستدركه نحو رواية الترمذي ثم قال صحيح على شرط الشيخين روى الحكم عن جبير بن نفير قال حججت فدخلت على عائشة فقالت لي يا جبير حج الجيل عائشة قادر الشين إلى للجبير جبير المفير عائشة من علي فقالت لي يا جبير تقرأ المائدة فقلت نعم سورة المائدة أنت تقرأ سورة يا والفاتحة فقالت أما إنها خير سورة نزلت سورة المائدة بنبي الله عليه الصلاة والسلام كوردوا يقرآن معرافج يمجرشاو نو فما وجدتم فيها من حلال فاستحلوه سورة المائدة وستعلوا حلالو تنبمونوا حلال بلاش تنقطروا وما وجدتم فيها من حرام فحرموا سورة المائدة وستعلوا في الحرام وتن حرام ناتو تنسخوا ليوني تلال تشروا ليوني تلال إيالاتو لا تتراطروا مجرشا يورد مئراف بمهنو بلون البراء يقول سألتها عن خلق رسول الله صلى الله عليه وسلم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 أنت يا يأمناتشو سووش بلو كتراتشو عهون مزيان لاتشو يتتراتشو نو يا أيها الذين آمنوا بلو سترة كهلا يهون نجر بلو المالتنا يهون نجر أستبوا المالتنا كهلا ያሰበው ነገር አለ ሊያዝዝህ ነውና ጀሮህን ስጠው እንኳን አላህ አይደለም ማንም ሰው ቢጠራ መሐመድ ቢልህ መሐመድ የተባለ ሰው ሁሉ አቤት ይላል አይደል ምን ፈልጎ ነው እኮ ይላል ታዲያ ያ አዩሃ አለዚነ አመኑ ተብሎ ሲጠራ ከአላህ ስብሓንሁ ወተዓላ ይሄ ጥሪ ሲመጣ ምን አስቦ ነው ምን ምን ሊለይ ነው ብለ ጀርወን ልትሰጠው ይገባሃል ሱረቱል ማይዳ መጀመሪያው በሱ ነው ያ አዩሃ አለዚነ አመኑ እናንተ በአላህ አምነናል ያላችሁ በአላህ በመኖሩ እንኳ አይደለም በብቸኛ አምላክነቱ መኖሩንም ያላመነው ሰው በጣም ጥቂት አይደል በብቸኛ አምላክነቱ ያመናችሁ ከሱ ሌላ ለማንም አልሰግድም፣ ለማንም አልጾምም፣ ለማንም አልሐጅጅም፣ ለማንም አላርድም፣ በማንም አልሳልም ያልክ ሁሉ ማለት ነው። ያ አዩሃ አለዚነ አመኑ እናንተ በአላህ ስብሓነሁ ወተዓላ በትክክል ያመናችሁ ሰዎች አውፉ ቢልዕቁድ ውላችሁን ሙሉ አለ ውሎቻችሁን ሙሏቸው ውል የሚባል ነገር አለ። ዓቅድ በይነክ ወበይነ ረቢክ ዓቅድ በይነክ ወበይነ ዓብድላህ በአንተና በአላህ መካከል ያለ ውል አለ አምኛለሁ ስትል አሽሀዱ አን ላ ኢላሃ ኢላላህ አሽሀዱ አነ ሙሐመዱን ረሱሉላህ ስትል ቃል ገብተሃል መሰክራለሁ ብለህ ለምን ታፈርሰዋለህ ታዲያ ሄደህ ለአቴቴ እያረዝክ ሸሃዳህን የሚያበላሽ ስራ አትስራ ወአሽሀዱ አነ ሙሐመድን ረሱሉላህ ብለህ ፂምህን ላጭተህ أشهد أن محمد رسول الله بله سفين يقتل أشهد أن محمد رسول الله بله إياما أشهد أن محمد رسول الله بله رمضان يبلى እንዴት ይሆናል ሙሐመድ መልእክተኛ ናቸው ብለህ አልነበር ያመጡትን ታዲያ አልተቀበልክም የመርዶ ነጋሪ ያህል እኮ አላመልካቸውም ማለት ነው አንተ መሞቷን ያላየሃትን እናትህን ሙታለች ቢልህ አንድ ሰው መጥቶ በጠዋቱ ድንኳን ትጥላለህ ቤት ቁጭ ትላለህ ማልቀስ ትጀምራለህ እንባም ይወጣል ለምን ሙታለች ብለህ ሰምተህ ማንን ሰምተህ መልእክተኛውን ረፈድ ሲሉ ውሸት ነው አሉ ቢልህስ አይ እኔ እናት መስላኝ ነው አክስትህ ናት ቢልህ ቀዝቀዝ ያለ አፈር ብላ ነው የምትለው ያቺም እኮ ትቆረቆራለች አይ እናትህ አልነበረችም እንጀራ እናትህ ናት ቢልስ ሰው እንደ እናት ቆጥሬያት ነው ቢልህ እንዲህ የሚሳሳተውን መለክተኛ እንኳን አክብረህ ሽር ጉድ ትልለታለህ አይደል فما بالك طيب رب العزة والجلال أرسل إليك من اصطفاه واختاره ليكون آخر نبي الله ለዚህ ኡማ ለዚህ ብትትን ላለ ለዚህ በጣም ብዙ ህዝብ የመጨረሻ መፍትሄ ይሆናሉ ብሎ ነቢዩ ሰለላሁ ዐለይሂ ወሰለም ልኮ አንተ ማምኛለሁ ብለህ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ አልክ ተቀበልክ ማለት አይደል ከዚያ በኋላ ከይፈ ትከዚቡ ነቢዩ እንዲህ ብለዋል ቢሉም ታዲያ ሙስተሐብ ነው እንጂ ታዲያ ዋጅብ ነው እንጂ ታዲያ እንዲያው ሱና ነው እንጂ ፈርድ ነው እንጂ ለምን ታፊዟቸው ማን ላይ ነው የምትቀልደው ያ አዩሃ አለዚነ አመኑ አውፉ ቢልዑቁድ ዑቁድ አላችሁ ውል አላችሁ ውላችሁን ሙሉ عبد الله بن مسعود جروا ست في متيرو إذا سمعت الله يقول يا أيها الذين آمنوا سلك سمه فعرعها سمعك جرهم كفتها الدم لمن فإنه خير يأمرك يأمر به أو شر ينهى عنه يا أيها الذين آمنوا قلوا يهون خير نقر لكلل يعزز فلقونه ويمنمو كمقف نقر لك فلقونه مالتنا سلذي الدم تغدم به አውፉ ቢልዑቁድ ሱብሃንአላህ የዘንድሮ ውሎች ፊት ለፊት እስካለህ ድረስ እንኳን መከበር እያቃታቸው ዞር ስትልማ የሚሰራባቸው ሽወዳ ሐስቡላሁ ኒዕመል ወኪል የሚያስብል ነው። ሰዎች ቃላቸውን ማክበር የፈረሙበትን የተዋዋሉትን መፈጸም በፍጹም ቁጭ ብለው ተፈራርመው ሽጫለሁ ቤትን፣ ንብረቴን፣ ድርጅቴን ብሎ ይሸጥና ይፈራረማል እሱ ወሁወ በውስጡ ግን ምን ይላል ሄዶ ሚስቱን ክሰሽ ይላታል ምን ባሌ ሳላውቅ ስለሸጠብኝ ቤቴን እቃወማለሁ ብለሽ አቆሚ እሷ ተከራካሪ ትሆናለች አንተ ለምን ሁላ አታካ አትፈጽምም እኔ እኮ ምዬ ነበር እሷም ቢያለች እንጂ ብር እኮ ተቀብሏል ከዛ መንግስትም አዎ መብቷ እሷ ለምን አላማከርኩም እሷ ሳትመጣ ለምን ውርስ ልታስተላልፍ የሆነ ደረጃ ላይ አልቃ ገባ ገሌ ተብሎ ወይ ወንድም ወይ ምናምን አምጥተው ብትን ያደርጉታል ውሎች መከበር ምክንያቱም ከአላህ ስብሓንሁ ወተዓላ ጋር መከባበሩ ቀረና ነው ያየናል ማለቱ ቀረ خيثما كل شيء في القرآن يا أيها الذين آمنوا فهو في التوراة يا أيها المساكين نملون توراة لا يتريو أمانيوش መመሪያ አክብሩ ለማለት ያ አዩሃል መሳኪን እያል ነበር የሚጠራው ይለናል አቡ ኸይተማ ኸይተማ ቁርአን ላይ ግን ያ አዩሃ አለዚነ አመኑ ያመናችሁ ሰዎች እየተባሉ ነው በክብር የምንጠራው أوفوا بالعقود ابن عباس مجاهد غير واحد يعني العقود على العهود ቃላችሁን አክብሩ ለማለት ነው የግድ የወረቀት ፊርማ ውል ብቻ ማለት አይደለም አህድ የገባው በቃል የገባው ኢንሻአላህ ያልከውን ከአቅም በላይ ካልሆነ አንዳንዱ ኢንሻአላህን እስከሚያስጠላ ድረስ ነው ትሰጠኛለህ ኢንሻአላህ አይሰጥም ለምን አልሰጠኝ ኢንሻአላህ ብዬ ትመጣለህ ኢንሻአላህ አይመጣም ለምን ኢንሻአላህ ብዬ ከዛ በኋላ ምን ማለት ጀመሩ የአረብ ኢንሻአላህ እንዳትሉ አደራችሁ ምክንያቱም የአረብ ኢንሻአላህ ለመዋሸ ነው የተጠቀመበት ብሎ ላ ማንንም ነገር አደርጋለሁ ስትል ኢንሻአላህ ማለት አለብን ያ ማለት ግን ለማምለጫና ለመሸወጃ ለማታለያ መሳሪያ አድርገው ማለት አይደለም عهد يقباهون لتمولا يقباهن حكى ابن جرير الإجماع على ذلك عقود مالت عهود لمهنو بمفسر وجزن شبه إجماع اللبت يتسمع مو يمثلنيال كذي يتلي سوالاكم عهود دم ما كانوا يتعهدون عليه من الحلف وغيره يا من قستات سممنت የብሔር ብሔረሰቦች ስምምነት የቡድኖች ስምምነት የግለሰቦች ስምምነት ይህ ሁሉ አህድ ይባላል قال علي بن ابي طلحه عن ابن عباس يا أيها الذين آمنوا أوفوا بالعقود عهود مالت يعني ما أحل الله وما حرم حلال أرقون حلال أرقاتك يازو حرام يدرقون دقمو حرام أرقاتك يازو مالت نو عهود عقود من لو ما عاهده الله علينا أنا دراي على مالت نو وما فرض وما حد في القرآن كله بالله قرآن وش قد يتدرقنا يتدنققوا هقوش مالتنا فلا تغدروا ولا تنكثوا أتكادوا أتفرسوا ثم شدد لذلك فقال تعالى والذين ينقضون عهد الله من بعد ميثاقه ويقطعون ما أمر الله به أن يوصل ويفسدون في الأرض الذي بلو የአህድ የማፍረስን ነገር በዝርዝር ሌላ ቦታ ላይ ደግሞ አክብዶታል አውፉ ቢልዕቁድ አለ ضحك የሚባለው ዓሊ ما أحل وحرم وما أخذ الله من الميثاق على من أقر بالإيمان بالنبي والكتاب أن يوفوا بما أخذ الله عليهم من الفرائد من الحلال والحرام عقود مالك الله سبحانه وتعالى ቃል ያስገብ ቃል የገባው ለአላህ አምኛለሁ ያልከው ከአላህ ሌላ ምንም አላመልክም ብለህ ለማንም አልሳልም ብለህ ታዲያ በቀብር ለምን ትሰላለህ? ለምን ለቀብር ትነዘራለህ? ለአላህ ላኢላሃ ኢለላህ የሚለው ቃል እኮ ላ አዕቡዱ ኢለላህ ከአላህ ሌላ ማንንም አላመልክም ነው፣ አልጠራም፣ አልለምንም ነው። ታዲያ እርዳይ ብለህ ለምንድን ነው ዶር ሄደህ የምትለምነው? من أقر بالإيمان بالنبي نبينا عليه الصلاة والسلام نبينا يامن سو والكتاب በመጽሐፍ በቁርአን ውስጥ የተነገረው ነገር በሙሉ አምኜበታለሁ ካልክ አዩፉ ይሄን መሙላት አለብን ሰዎች ተሸክመነው የምንሄደው አማና በጣም ከባድ ነው ኢና عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها وحملها الإنسان هذا العهد أوفوا بالعهود أوفوا بالعقود أوفوا بالعقود بمعنى العهود الأمانات منها الصلاة منها الطهارة منها الصوم እስቲንጃ አማና ነው እስቲንጃ አህድ ነው ልትሞላ ይገባሃል ነካ ነካ አድርገህ ዝም ብለህ ልብስህን አጨማልቀህ በቆሻሻ ሶላት ውስጥ መግባት የለብህም አንተ እስቲንጃ ተጠንቅቀህ እስቲንጃ ካላደረግ አህድህን አልሞላህም አቅድህን አልተወጣህም ውዱህን በአግባቡ ካላደረግ ዝም ብለህ ነካ ነካ አድርገህ ፈሰስ አድርገህ የምትሄድ ከሆነ ጀናባህን በአግባብ ካልታጠብክ لم تؤدي العقود يا أيها الذين آمنوا أوفوا بالعقود ስለዚህ አቅዳችንን ውላችን ከማን ጋር አንድ እኮ ጠንካራ ህግ የሚያውቀው ሰው ጋር እንኳን ከተዋዋልክ ትጠነቀቃለህ አይደል በዚህ ጠልፎ ያስገባኛል በዚህ ሊይዘኝ ይችላል በዚህ ምናምን ሊለኝ ይችላል ትላለህ ሰው ማለት እኮ ነው የሰው ውል ታዲያ فما بالك برب العزة وهو أسرع الحاسبين በገባሁቱ ላይ መረምረኝም ብለህ ከሆነ እንደ አላህ ፈጣን ተመራማሪ ማንም የለም የመርማሪዎች ሁሉ ፈጣን መርማሪ አላህ ነው አስረዑ ልሓሲቢን نبئ عبادي أني أنا الغفور الرحيم وأن عذابي هو العذاب الأليم أحلت لكم بهيمة الأنعام እንስሳዎች ተፈቅደውላችኋል የግጦሽ እንስሳዎች تفقدوا لتوهل قطوا قطوا داري صار بلتوا آداري سساوچن النجمل قمل النفيل كب بمولو حلال وتناتشو بهيمة الأنعام مالت هي الإبل والبقر والغنم قال ابن جرير هو عند العرب استدل ابن عمر وابن عباس وغير واحد بهذه الآية على إباحة الجنين ኢዛ ውጂደ መይተን ፊ በጥኒ ኡሚሂ ኢዛ ዱቢሐት እንስሳዎች ይፈቀዱላችኋል በሚለው የቁርአን አንቀጽ ሐታ ቀር ሁና ነፍሰ ጡር ሁና ከብዳ ስትታረድ ላሟ ይሞታል አይደል ሽሉ ውስጥ ሽሉን አውጥቶ መብላት ይቻላል የሚል አቋም የወሰዱ አብዱላህ ብን ዑመር አብዱላህ ብን አባስ እና ሌሎችም ታላላቅ ዓሊሞች ይሄ አያት ያመለክታል ሐላል ለመሆኑ أحلت لكم بهيمة الأنعام بلوالنا إلا ما يتلى كبهيمة الأنعام يتكلكلوا كأنسى سواجس يتكلكلوا ودفيت يمين نبو اللاتهن سذكر ودفيت يمين نبو علو من يميلو حرمت عليكم الميتة ميتة بكت والدم دم حرام له ولحم الخنزير يا سما يكركر سدا وما أهل لغير الله لغير الله به يا الله سم كالله سم ليلا يا يتقرب بل بليلا نجر لن لليلا نجر يتسالوت والمنخنقة والموقوزة والموقوذة يتوقعت توقع يموتت والمتردية على ወነጢሐቱ የሆነ ከብት ወግቷት ወይም ሌላ ጦር ወግቷት የሞተች وما أكل السبع አውሬዎች በልተው ጅብ አንበሳ ቀበሮ እንዲሁ ግማሽ አካሏን በልታ የተረፈችን እነዚህን አትብሉ ያለው ሲቀር ሌላው በሙሉ የእንስሳ የግጦ አዳሪ እንስሳዎች ይፈቀዳሉ አለ እነዚህ ከከብት ከግመል ከፍየል የሚከለከሉ እንደዚህ ሆነው ከተገኘ ብቻ ነው ኢላ ማ ዩስላ አለይኩም በእናንተ ላይ ወደፊት የሚነበበው ሲቀር ያ የሚነበቡት እነዚህ አሁን ያነበብኳቸው ናቸው እነሱን እንጂ ሌላ ነገር ከዚህ ሌላ የተከለከለ የለም ለዚህ ነው ሽሉ ሲባል ደም ሲከለክል ታዲያ ሽሉም ሙቶ የተገኘው ሽል አይለንም ነበር ወይ አለማለቱ ቢፈቀር ነው ማለቱ ነዋ ጀኒን የሚባለው ነገር ያው ኸልቅ ከተፈለቀበት መዓላ ማለት ነው ይላሉ አላኩልም ከዚያ በፊት ያለው ምንም የሚበላም አይመስልም እኛ ጋር ጥጃ እንኳን አይታ ታርዶ አይበላም አሁን አሁን ነው ከተማው ጥጃ የጥጃ ስጋ አልምዶን ጥጃ ማስበላት የጀመረ እንጂ ሩህ ወጥቶም ይዞ ወጥቶም ጥጃ ይሞታል እንጂ አርዶም ይበላ የለም አለ ገጠር ላይ አይበላም ሰው የሆነ መጥፎ ነገር ነው የሚመስለው አይደል አዎ አሁንማ ጥጃ ሆነ እንጂ ዕጅል ሆነ ሁሉም እንዲያውም ግብዣ ላይ ሄዶ ስጋ አልበላም ካለ ሰው ሀብታሞቹ هذا ما هو لحم هذا عجل ይሄ እኮ ስጋ አይደለም ይሄ በቃ ምንድነው ጥጃ ነው ገና ልጅ ነው ለጋ ነው አያስቸግርም አንጁ አይደለም ነው አሁን ሰው እየበላው ነው ለማንኛውም ኪታቡ አይከለክልም እሱ አይደለም እንኳን ተወልዶ እየጠባ የነበር አይደለም ውስጥ የሞተውን እንኳን መብላት ይቻላል ብለው አብዱላህ ብን ዑመርና አብዱላህ ብን አባስ ይህን ማለታቸው ይህንን ነው የሚያመለክተው ኢላ ማ ይትላ አለይኩም ሳይታረድ ይልቁንስ እንዴት ሆነ ሳይታረድ መብላት አይሆንም ጽንሱ ሳይታረድ ነው የሞተው አይደል እሷ ናት እንጂ እሱ አልታረደም አውጥቶ ታዲያ ገፎ መብላት እንዴት ነው እሱን ነገር ዘካቱል ጀኒኒ ዘካቱ ኡሚ የፅንስ እርዱ የሽሉ እርድ የእናት እርድ ነው ብለዋል ነቢዩ ስለ ላ ሰለም ኢማሙ አቡ ዳውድ የዘገቡት ሐዲስ እንደውም እዚህ ላይ ትንሽ ሸክ ያለው ሰው አለ መሰል ብዙ ሰው ወረደ ፊ الحديث حديث في السنن رواه أبو داود والترمذي وابن ماجه عن أبي سعيد الخدري قال قلنا يا رسول الله ننحر الناقة ونذبح البقرة أو الشاة في بطنها الجنين ግመሎችን እናርዳለን ሴቶች ሴት ግመሏል ላሞችን እናርዳለን፣ ፍየሎችን እናርዳለን። በውስጣቸው ሽላለ አለ። አንልቂሂ አም ናእኩሉ አውጥተን እንጣለው ወላ እንብላው። ፈቃለ ኩሉሁ ኢንሺቱም ከፈለጋችሁ ብሉት አሉ። አሀ እቺ ሀገር የሰው ካለችም አልክ አትባልም ማለት ነው። አልሐምዱሊላህ እኔ ደግሞ እንዲያው አባከናችሁ ብለው ይወቅሱናል ብዬ እኔ ብዙ ጥጆች ሲሞቱ አይቻለዋል። ብዙ ግልገሎች ሲሞቱ አይቻለሁ። አንድ ጊዜ የሆነች ሽህር ላም ናት ተብላ ተገዛች። ሽህር ታውቃላችሁ አይደል? ሽህር ላም አታውቁም? የት ሀገር ነው የምኖረው ማለት ነው እኔ ሽህር አማርኛ አታውቁ አንተ ማታውቀው የራሱ ሸህር ማለት እኮ ምን ማለት ነው ማትወልድ ማለት ነው አይደል ሸህር ላም ይባላል ሸህር ላም ማለት በቃ ደልቧታል አትዋል ወልደችም ግን ወፍራለች ይህ መስታውቃ ሰው ሰፋለው ላም ይባል ድቡልቡል ብላለች ለካን አርግዛ ነው እዚያ ታረደች እዚያ የመጣው ሼህ እናንተ ምን አለ ብትወልድበት ዝም ብላችሁ ለምን ነው ታርዷት አለ ኦ እኮ ሸህራ ነው እንጂ እንደዚህ አይደለም አሏት ዝም ብሎ እሱም የቸገረው በዛ አረደ ሲገፉና ደሙ ቢወጣ ቢወጣ ሆድ አልጎልም አለ አጥንት ነው አልሙን ስትገፈፍ ያው ሩህ የሌለው ጥጃ ወጣ ጸጉሩ ምናምን ትልቅ የሆነ ተናደዱ ምን ይደረጋል እኛ እንዲህ ነው ብሎን እንዲህ ነው ብሎን አሉ ሻጩን ወቀሱ ምናሉ ያውቁታል አይ እኔ እንግዲህ እንደው ማርገዟን አላቅም ለስንት ዓመት አልወልድ ብላ ነው እኔ እንደውም ወደ ሽያጭ ያቀረብኳት እንግዲህ ምን አደርጋለሁ እኛ ሲጣል ነው የማውቀው አልተበላ አልተበላም አይበላም ነቢዩ አለይሂ ሰላቱ ወሰላም ኩሉሁ ኢንሺቱም ከፈለጋችሁ ተመገቡት ብለዋል ፈኢነ ዘካተሁ ዘካቱ ኡሚሂ የእሷ ለመታረድ እንዲ ቅር እንዳይላችሁ እናቱ ከታረደች እሱም እንደታረደ ነው የሚቆጠረው روى أبو داود عن جابر بن عبد الله عن رسول الله صلى الله عليه وسلم جابر بن عبد الله نبي دي بلو نيالي لالو زكاة الجنين زكاة أمه የጽንስ እርዱ የእናቱ እርድ ነው ብለዋል በሌላ ሪዋያ ጃቢር ብን አብድላህም አቡ ሰዒድ አልኹድሪይም ይህን ሁለቱን ሁለቱ ሰሓቦች ይህንን ዘግበዋል ከዘገቡ የእነ አብዱላህ ብን ዑመርና የሌሎችም አባባል ትክክለኛ ነው ማለት ነው ኢላ ማ ዩትላ ዓለይኩም علي بن ابي طلحه عن ابن عباس يعني بذلك الميتة والدعم ولحم الخنزير يعني قدم يعني سنة أن المراد بذلك حرمت عليكم يملو የቁርአን አንቀጽ ላይ ያለውን በአጠቃላይ ማለት ነው አለ غير محل الصيد وأنتم حرم እናንተ በኢሕራም ላይ ለዑምራ ወይም ለሐጅ ኢሕራም አርጋችሁ ማደንን ሳትፈቅዱ ነው የሚፈቀድላችሁ። ኢህራም ላይ ያለ ሰው ግን አድኖ መብላት ክልክል ነው፣ አይፈቀድለትም ኢህራም እስካለ ድረስ። ኢነላህ አላህ የሕኩሙ ማ ዩሪድ የፈለገውን ነው የሚወስነው አላህ። ለምን ቢተለየ ቢያድንስ ምን አለ? ለምን እነዚህ አልተፈቀደም አትበል። ላ ዩስአሉ አማ የፍዓል ወሁም ዩስአሉን ሰው ነው የሚጠየቀው እንጂ አላህ አይጠየቅም። አላህ ስብሓነሁ ወተዓላ አይጠየቅም። ሰው ግን ይጠየቃል። ያ አዩሃ አለዚነ አመኑ እናንተ በአላህ ያመናችሁ በመልእክተኛው ያመናችሁ ውቶ መነሳት አለ ያላችሁ ኢማንና ኢስላም የሚሉት ቃሎች ሁላችሁም ይህንን ህግ ነው ወቁት። ኢማንና ኢስላም የሚለው ቃል አንድ ላይ ከመጡ ኢማን ማለት ለውስጣዊ እምነት ነው። ኢስላም ማለት በ ظاهر የሚተገበሩት እነ ሰላት እነ ጾም ይሆናሉ። ኢማን የሚለው ቃል ብቻውን ከመጣ ግን አርካን ሊማን ስድስቶችን አርካን ልእስላም አምስቶችንም ያጠቃልላል ስለዚህ አሁን ያ አዩሃ አለዚነ አመኑ አይደል ያለው አርካን ሊማንን ያመናችሁ አርካን ልእስላምን የተገበራችሁ ለማለት ነው ያ አዩሃ አለዚነ አመኑ ማለት ያመን ቱሚኑ ቢላህ ያመን ቱሚኑ ቢመላይከቲ ያመን ቱሚኑ ከዛ ያመን ትሰሊ ያመን ተሱም ያመን ትዘኪ ያመን ተሑጅ ለማለት ነው እናንተ ያመናችሁ ትክክለኛ እምነት ያመናችሁ ሰዎች ላ ትሕሉ ሸዓኢር አላህ የአላህን ምልክቶች ሐላል አታርጓቸው የሐጅን ተግባሮች የተከለከሉትን ቦታዎች ሐላል አታድርጉ ሸዓኢር መናሲክ አልሐጅ ማለት ነው ይላሉ እብን አባስ ሸዓኢር ሶፋና መርዋ ሀዲዩ ቡድኑ ሚን ሸዓኢርላህ ናቸው ሶፋም መርዋም ይሄ ለሕጃጆቹ ይዘውት የሚሄዱት ስጦታም وقيل شعائر الله محارمه لا تحل شعائر الله الله ክልክል ነው ብሎ እርም ያደረገውን ነገር ሐላል አታድርጉ ምን አለበት አትበሉ ዝሙት ተከልክሏል ምን ምንድን ነው ሴት የተፈጠረችው ለወንድ ወንድ የተፈጠረው ለሴት አይባልም አጠጡ ስትባሉ ምን አለን ሰው ጠጣ ብሎ በላ ተብሎ ሊጠየቅ ነው ተናለምን ተናገርክ ተብሎ ነው እንጂ ሐሜት ክልክል ነው የሰራውን ነው እኮ የምናወራው ያልሰራውን አላወራም لا تحل شعائر الله الله كلكل النجر حلال تدرب لا تحل محارم الله التي حرمها تعالى يهن التفسير يمي دقفو يلالو يهي شعائر الله مالك زي لا يحار الله حرام يدرقون لمالك نميلو ولا الشهر الحرام إلى الودفين يتكبرون ورم حلال أتادرقوا يتكبر ور على قرنة عند أتاكهدوا كان عند أتاكهدوا تبلو السلم حرام أتادرقوا ولا الشهر الحرام يعني بذلك تحريمه والاعتراف بتعظيمه وترك ما نهى الله عن تعاطيه فيه من الابتداء بالكتاب وتأكيد اجتناب المحارم يسألونك عن الشهر الحرام من يمه قل عن الشهر الحرام قتال فيه يتكبروا ورلاي ጦርነት ማካሄድ እንዴት ነው ብለው ይጠይቁሃል ምን ትላቸዋለህ قل قتال فيه كبير እሱ ውስጥ ጦርነት ማካሄድ ትልቅ ወንጀል ነው በላቸው شهر الحرام ማን ነው شهر الحرام ማለት ስንት ወሮች ናቸው አስሉ አሽሁር الحروم ሶስት ሶስት ነው አራት እርግጠኞች ናቸው ተው እኔ ሁለት ይመስሉኛል አራት እሺ ማን ማን ማን ማን ሌሎች እ እ محرم محرم رجب ذي الحجة አራት አራት አልሞላ ሰፈር أشهر الحرم ثلاثة سرد وواحد فرد ثلاثة سرد بتكتاتي ناتشو صوصوشو اسمانو ذي القعدة ذي الحجة محرم እነዚህ ተከታታዮች ናቸው وواحد فرد አንደኛው የትኛው ረጀብ ረጀብ ولا الشهر الحرام እነዚህ የተከበሩ ወሮች የሚባሉት እነዚህ ናቸው إن عدة الشهور عند الله 12 شهرا في كتاب الله وفي صحيح البخاري أبو أبي بكرة نبي صلى الله عليه وسلم ديه بالوالي لنا إن الزمان قد استدار كهيئته زمن سفترة والله يوم خلق السماوات ويوم خلق الله السماوات والأرض كما إننا مدرن إن بفتر بات جيزي ان دنكبرو بزندرو عامد تستكاكلو زي سوال سيازور سيازور سيازور سياششوا سياششوا سيزور سيزور نبي صلى الله عليه وسلم حد هذا بس عامد لاي استدار كهيئته የውመ ኸለቀ አላሁ ሰማዋቲ ወልአርድ እና አሰነቱ ኢትና አሸረ ሸህረን አመቱ አስራ ሁለት ወር ነው። አስራ ሶስት ወር የሚባል የለም። ይቺ ኢትዮጵያ ቢድዓ ብቻ ነች። ይቺ ጳጉሜ ብለህ ተብላ አስራ ሶስተኛ ወር የምትባለው ምንም ማስረጃ የሌላት ከማንም ጋር የማትስማማ ለብቻ የሆንባት ደግሞ ፋይዳም የላትም። ደሞዝ አታስፈጥ፣ አከራይ ምናምን በጣም ችግር ነው። ለሂሳብ ታስቸግራለች የሚገርመው ደግሞ ዘመነ ሊቋስና ዘመነ ማርቆስ እያሉ አንድ አመት አምስት አንድ አመት ስድስት ነው በሉ ይሉናል እኛ ዘመን ማርቆስ አናውቅ ዘመን ሊቋስ አናውቅ إن عدة الشهور عند الله 12 شهرا في كتاب الله ስለዚህ የአስራ ሶስተኛ ወር የሚለው ነገር ዝም ብሎ ነው የአመቱን ቀን ላይ የሰላሳ ቀን ሲከፋፍሉ ጨምሮባቸው ነው ይላሉ ሰላሳ ሰላሳ አይደል የኢትዮጵያ ወር በቃ ለማንም የሚመች እኮ ነው ምንም አላየውም አልሰማውም አትልም 30 ቀን ነው ወር የፈረንጅ ወር 28 29 ምናምን 31ም ይሆናል አረበኛው ደግሞ 29 30 29 30 እያለ ነው የሚሄደው ይህንን መልፋት አልፈለገም የኢትዮጵያ በቃ 30 30 የተረፈውን ለብቻው እናስቀምጠዋለን ይሄ መቅረት ያለበት ነው አንዳንዱ እንደ ቅርስ ይቆጥረዋል ይመስለኛል ይሄን ቅርስ ሆኖ ማለት ነው የሚገርመው ደግሞ ሙስሊሙ ይህንን ማመዱ ከዛ በኋላ ደግሞ ጳጉሜ ላይ ሰውነታችሁን ታጠቡ መድኃኒት ነው ምንድን ነው ብሎ አምልኮት ጋር ደግሞ አያይዞ ሳምቦ ጫርቁ መክረም እንዳሳፍራል ጳጳስ ታጠቡ ደግሞ ምንድ ነበር የሚረጭም ነገር ነበር ሴጦ ነው ኑግ ፌጦ ምን አድርግ ተብሎ ነው? ለምን መስከረም ላይ ይረጭም ለምን ጳጉሜ ላይ ይረጫል? ያ አኺ ይሄ ቤት ካልጸዳ ዋጋ የለውም። እንዲሁ እንደ እንደተረጫጨን እንደሆነ አላህ ዘንድ ምን ሊበጅት ነው? አላህ የረጫችሁት ምን ፈልጋችሁ ነው ይባል ምን ይባል ነው? ይሄ ጃሂሎቹ እናቶቻችን አላህ አፉ ይበላቸውና እነዚህ ብዙ ኪታብ ለመቅራት ያልታደሉ ለቡና ማፍላት ብቻ የተፈጠሩ የመሰላቸው እናቶቻችን የሚሰሩት ነው። ሼሆች ጳጉሜ ላይ ቁጭ ብሎ ዱዓ የሚያደርግ እኮ አንዳንድ ደረስ አለ። ጳጉሜ እንዲህ ክብር አግኝቶ በመሻየፍ ደረጃ እኔ ይህንን በእያላችሁበት እርግፍ አድርጋችሁ ማባረር ከሰፈር ነው ማጥፋት ያለባችሁ። ሳቁባቸው። እንደዚህ ጳጉሜ ምናምን የሚሉ ሰዎች ገና ናችሁ፣ አሁንም ገና ፌጦ እየተራጫችሁ ነው ይብሉ። ፌጦ መድኃኒት ሊሆን ይችላል አላውቅም። ፌጦ እንደ እነሱ ግን መስከረም እዚያ ጳጉሜ ላይ ተያይዞ ማድረግ ሽርክ ነው ቢላሂ ሱብሓነሁ ወተዓላ ወደ ኩፍር ነው የሚወስደው። ጳጉሜን ለይተህ እንደዚህ ብታደርግ ነገር አለ። ይሄ ብልግና ከአላህ ጋር መዳፈር ነው። ስንት ደግሞ ስንት እህል እያለ ተሰረጨስ ጤፍ አይረጭም? ማሽተቱ መድኃኒት የሚሆነው ዜጦ ምን ይጠቅማል? ወለ ሸህር አልሐራም ነቢ ዓለይሂ ሰላቱ ወሰላም አስራ ሁለት ወር ነው አመቱ አሉና ሚንሃ አርባዕቱን ሑሩም ከመካከላቸው አራቱ ወሮች ጦርነት ማካሄድ የተከለከለ ነው። እነማን ናቸው ሰላሱን ሙተዋሊያት ሶስቶቹ ተከታታዮች ወሮች ናቸው ዙልቂዕዳ ዙልሕጃ ሙሐረም እንዳትረሱ አራተኛው ወረጀቡል ፈርድ ረጀብ አልሆነ አንዳንዱ ለምን እዚሁ አብረን አናካፍልና ሶፈር ጨምረን ረጀብን ይሄ እነሱ ይሉት የነበረው ነው ጦርነት ከጀመረ ላይ ቀር ወዲያው አራት ወር አስረሽ ምቹን በልና ረጀብን በኋላ በሶፈር እናከብረዋለን አይደል አላህ ያለውን እኮ መቀበል ነው አይደል በአላህ ህግ ላይ አስተያየት መስጠት አይቻልም እንዲህ ለምን አይሆንም አሱር ለምን ቀደም አይልም ዙሁር ለምን እንትን አይቀንስም አይባልም ሰሚዕና ወአጣዕና ነው መባል ያለበት የሙዶሮቹ ሙዶሮች በጣም ያከብሩት የነበረ በኒ ሙዶሮች ማለት ነው በኒ ቀቢላ ሚን ቀባኢል العرب بني مضر ورجب مضر الذي بين جمادى وشعبان بشعباننا بجمادى الآخرة مكاكل يالور مالتنا وهذا يدل على استمرار تحريمها إلى آخر وقت اسكمت أرثادرن ولا الهدي هدينم لا تترك الإهداء إلى البيت الحرام ما تتو ولا تترك الهدي ولا تحل ولا تحل الهدي هدينم حلال أتارقت مالت هدي ستوتها ود مكة موسدنم أتتو أي لا تتركوا الإهداء إلى البيت الحرام فإن فيه تعظيما لشعائر الله ولا القلائد هذه يوسدات شوف يتنطلطل تنطلطل የሆነ ወደ መካ የሚሄዱ ግመሎች የሚሄዱ ከብቶች የሚነዱ ፍየሎች በጎች ምልክት ይደረግባቸው ነበር የሚንጠለጠልላቸው ምልክት አለ ያያቸው ሁሉ እነዚህ ሀዲ ናቸው ብሎ አሁን ደግሞ ቀለም ነው የሚቀቡት ወይ የሆነ ምልክት ነው የሚደረግባቸው ይህንን ማድረግንም አትተው አርጉ ቀላኢድ እንኳን አትተው ቀላኢድ ራሱ ዒባዳ ነው አድርጉት ነው የሚለው አላህ ወለል ቀላኢደ ولا تتركوا تقليدها في أعناقها لتتميز به عما عداها من الأنعام ሌላ ዝም ብሎ ሜዳ ላይ የሚግጥ በግ መስሎ እንደው እነሱ ጋር እንትን እንዳትተናኮል የመካ ሀዲዮች መሆናቸውን የሚያመለክት ምልክት ማድረግን አትተው አለ አላህ وليعلم أنها هادي إلى الكعبة فيجتنبها من يريدها بسوء وتبعث من يراها على الإتيان بمثلها فإن من دعا إلى هدى كان له من الأجر مثل أجور من اتبعه من اتبعه من غير أن ينقص من أجورهم شيء ለምን ይመስላችኋል ለምንድነው ምልክቱ የሚደረገው ምን ፋይዳ አለው ፋይዳው ምንድን ነው አዎ መጥፎ ነገር የሚፈልግ ሰው እንዳይነካቸው ያደርጋል ያከብራቸዋል ይሄ ከግመል ሰውዬ ጋር አይደለም ጠቡ ከአላህ ጋር ነው ብሎ ሊያከብራቸው ይችላል ሌላ ሌላ ፋይዳ አለው ኧረ ይሄ ባለየ ማንንም ይደፍራል እዚያ ከሚናም ሳይወስድ አይቀርም እሺ የዘንድሮ እንኳን በምልክት በመሳሪያም መመለስ ትቷል طيب ሌላ ምን ሌላ ፋይዳ አለው ምልክት መደረጉ ማንም ይነግረኝ ምን ይመስላል መከላከልና ተባለ ሌላ ምን መስላል አንተ እስኪ ንገረኝ ናም ምን ያደርጋል ተሳስቶ እንዳይደባለቅ በግ ተደባለቁ ምን እንዳይል እሱ ልክ ነው እሺ ሌላ ሱናውን ለመከተል ሌላ ማንባትን አረበኛዋን ምን ማስተማትም ማለት ነው አይደል ስለዚህ ባበላሻትም አሰቡኝ ማለት ነው። እንደዚህ እኮ ነው ነጻ ነጻ ፕሬስ ማለት አለ ሸቃፊ አላህ ይحفظه አዲስ አበባ አንድ ሼህ አለ የኔ ጓደኛ ነጻ ፕሬስ ማለት አንዋር መስጊድ ነው አለ። እንዴት አልኩት፣ ይበላሽ ባይበላሽ ደረሰው አይመልስም። ዝም ብሎ ሰምቶ የሚሄድ ነው አለ። ነጻ ፕሬስ ጫማህን አድርገህ መሄድ ነው አለ። ስታበላሽ ቆይተህ እዚህ እኮ ቀርቼዋለሁ። ምክንያቱም አንብቤዋለሁ እ መሳቢያም ይሆናል ኧረ እሱ አይደለም ኧረ ቁም ነገር አለው ትልቅ ነገር ከዚህ የበለጠ በዚህ አስበን በዚህ አስበሽ ምን ስለሆነ ቋው መከተል ያ እሱ ያለው ነው طيب طيب እኔ ልናገረው ችግር የለም እሱን ያየ ሰው እንዲቀናና ያደርጋል ይነሽጠውና አስር በግ ይዞ በዚያ ሲሄድ ምልክት አድርጎ ሲሄድ ይህ ምንድን ነው ወደ መካ ታዲያ እኔ ምን አደርጋለሁ የት የት ነው የመጣው ከሀበሻ እኔ ታዲያ ምን አደርጋለሁ ብሎ አምስት በግ ደግሞ ጨምሮ ይዞ ይሄዳል ያቀናናል ያነቃቃል አግኝታችሁ አልነበር አልክልኝ ያላላችሁ አላላችሁማ ብትሉ ኖሮ ነበር ولهذا لما حج رسول الله صلى الله عليه وسلم نبي بحج حج يا رب وقذي نبي سنت قذين حج هذا الرب سنت يا رب سنت كان سنت حج يا رب وتاكل ها عند قذي بس نبي عليه الصلاة والسلام عند قذي بس حج هذا الرب أو نكابلا كسمارو فينا عند عنده ما نسيان كلا فصل أيون وتيجي كم يا بنزوج لما حج رسول الله صلى الله عليه وسلم حجة الوداع يمستنا مشوا حج يمجمرهم يمجرشهم حجة شوسو عند زين وحج هذا الرجل السمي هذا الرجل تعسرني وعمة لا ينام نبي صلى الله عليه وسلم عسرني وعمة حج نارجو حج متى رشاور على ذي الحجة السنة جرسوا تملسوا ربيع موتوا رجعوا عليك ويوت حج ورا لك محرم صفر ربيع الأول هنا السرك من عمل نوي يقول بات بذي الحليفة وهو وادي العقيق ዙልሑለይፋ ዋዲ ልዓቂቅ የሚባለው ዙልሑለይፋ የመዲና ሰዎች ኢሕራም የሚያደርጉበት ቦታ እዚያ ላይ ያደሩና ፈለማ አስበሐ ጣፈ አላ ኒሳኢሂ ወኩነ ቲስዓን ጠዋት ሚስቶቻቸውን ሁሎችንም ሰላም ካሉ በኋላ ከዚያ ታጠቡ ሰውነታቸውን ሽቶቸውን ተቀቡ ሁለት ረክዓ ሰገዱ ከዚያ በኋላ ሀዲያቸውን ወደ መካ ይዘውት የሚመጡትን ስጦታቸውን ምልክት አረጉባቸው አሽዓረ ሀዲየሁ ወቀለደ أثروا باتشو لا تشولي وأهل بالحج والعمرة لبيك حجا وعمران وكان هديه يا نبي صلى الله عليه وسلم ستوتها من نبر الجانجلي إبلا كثيرة تنيفوا على الستين كسلسا بلا يهونوا جملوش نبروا من أحسن الأشكال والألوان መልካቸው የሚያምሩና የሚያስደስቱ ነበሩ كما قال تعالى ذلك ومن يعظم شعائر الله فإنها من تقوى القلوب يا الله سبحانه وتعالى ምልክቶችን የሚያከብር አላህ ስብሓንሁ ወተዓላ ከመፍራት በልቦና ያለ እምነት ምልክት ነው ይለናል ሱረቱ ልሐጅ ላይ ሙቃትል ብኑ ሐያን ወለል ቀላኢደ ማለት ምልክቶችንም ላተስተሕሉሃ እየቆረጣችሁ አትውሰዱ ለማለት ነው وكان أهل الجاهلية إذا خرجوا من أوطانهم في غير الأشهر الحرم قلدوا أنفسهم بالشعر والوبر وتقلد مشرك الحرم من لحاء شجر الحرم فيأمنون به ولا, ولا القلائد مالت قلائد ملكتهم يحج ملكتهم عتتش عوطبات مكنياتهم عندهم دوتشو كحج ورات وجم يهن ان دم الكلاكيا يتكموا بات نبر النانو الان يتكلدوا بات نبر بقوة تاتشو نبرتاتشو نتبقوا سيفلقوا ለመካ የሚላክ አይነት ነገር ያረጉባቸውና በሰላም ይኖራሉ ይህንም የእናንተ መቀለጃ አታድርጉት ወለል ቀላኢደ ላ ተትሩኩ ልቀላኢደ ተልዓቡነ ቢሃ ከማ ተሻኡን فإن جاءوك فاحكم بينهم أو أعرض عنهم روى ابن أبي حاتم ثم روى عن ابن عباس رضي الله عنهما نسخ من هذه السورة آيتان آية القلائد يقلائد أن وقوله فإذا فإن جاءوك فحكم بينهم أو أعرض عنهم أنت قاك متو ብትፈልግ ፍረድባቸው ፍረድላቸው ብትፈልግ ተዋቸው የሚለውና ይሄ ቀላኢዱ ተነስቋል የሚል የእብን አባስ ወሬ ያለ ነው የሚለው ولا آمين البيت الحرام يبتغون فضلا من ربهم ورضانا የተከበረውን ቤትን የሚያስቡትንም ቃሲዲ አሚን ቃሲዲን ሙሪዲን እነሱንም መጋደልን ሐላል አታርጉ ولا تستحلوا قتال آمين البيت الحرام يتكبروا من بيت يميات سبوت سوج بأن سلاية ثمان مانساتنم حلال أرقا شوهن تاو يبتغون فضلا من ربهم ورضانا يا الله بيت زيدو كالله ترفاتنا كالله وديت وديتان بماسب لحج ذكر لا لاعتكاف لا لكراف لسمرت يميهدوتن عن تدورنة ثمان صباتشو لأن من دخله ካነ አሚና መካ የተገኘ ሰው ማንም እንደማይነካው ሰላም እንደሚደረግ እንደመደረግ እንዳለበት ሁሉ وكذا من قصده طالبا فضل الله وراغبا في رضوانه لا تصدوه لا تمنعوه لا تهيجوه አትከልክሉት አታግቱት ኧረ አታበሳጩትም ሱብሓንላህ እኔ እነዚህ እነዚህ አያዎችን ሳይ በዚህ ላይ ኮሚቴው የሐጅ አስተናጋጅ ጉዞ ወኪል በየኤምባሲው ተቀምጦ ሑጃጆችንና ዑማሮችን የሚያንገላቱ እንቅፋት የሚሆኑ ሰዎች ምን ይበጃቸው ይሆን ሁሉም ሰው መብቱ ሊከበር ይገባል። ነጋዴም ቢሆን ስራ ፈላጊም ቢሆን ምንም ፈላጊ፣ በይበልጥ ግን ዒባዳ ሊያደርግ የሚያስብ ሰው ሌላ የተለየ ዓላማ እንደሌለው እየታወቀ ይህን ያህል ማንገላታትና በሱ ላይ ጫና ማድረግ አሰላሽቶ ሐጅ እንዳያደርግ አሰላሽቶ ዑምራ እንዳያደርግ ማድረግ ከምን እንደመጣላት አላህ ስብሓንሁ ወተዓላ ምን ይለናል ወላ አሚን አልበይት አልሐራም يبتغون فضلا من الله ورضوانا አንዱ ድሮ በሐጅ ኮሚቴ አካባቢ የተፈጠረውን ነገር እያነሳን ስናወራ እና ያው ሐጅ እንግዲህ አብዛኞቻችሁ እንዴት እንደሆነ ታውቃላችሁ ብዙ እንዲያው ግርጥሎት ነው ሐጅ ያረገ ካልሆነ በስተቀር በሐጅ መጥቶ ሐጅ ሳያረግ ይቀራል ብዙ አይደል በኢህራሙ መጥቶ እዚህ እኮ 10 ዓመት የተቀመጣለ ሐጅ ሳያረግ ኢህራም አድርጎ ለብሶ መጥቶ መቼ ነው የት ነው የሚያወልቀው ግን እኔ ከሽ እንዳትል የት ነው ኢህራም አድርጎ መጥቶ ወደ ሐጅ ማይሄድ ወደ ዑምራ ማይሄድ ከኢትዮጵያ ኢህራም ለብሶ ነው አይደል የሚያልፈው የት ያወልቀዋል መጣር አይዋ ልብስ ይዘውለት ነው የሚሄዱት በጣም አሳፋሪ ነው ግን አይደል አላ ኩል ሀል ያ ሼክ ያሉኝ ልንገራቸው ምንድን ነው የምትበሳጨው ምናምን ይሉኛል እንዴ በሀጅ ስም እንትን ሁጃጆቹ እንዲህ እየሆኑ ምናምን እያልኩኝ ነበር እውነት ሁጃጅ ናቸው አሉኝ እንዴ እኔ አሁን አሉ እምሄደው ከተሳካልኝ እዚያው ልቀር ነው አሉ ሐጅም አደርጋለሁ እኔ እንኳን ምንም አልልም አሉ እኔ ሁለት ወኪሎች አሉኝ አሉ ወኪል የሚባል ነገር ነበር ድሮ ታስታውሳላችሁ? ሴት ወኪል የሆነ ሴት ወኪል ፈልጉልኝ ይባል ነበር ድሮ አዲስ አበባ ላይ ያው ስለምትከፍል እንደ ወኪል አድርገዋት ነው መሰለኝ። ወኪል መሆናት ማለት ነው ግን አማርኛው ትክክለኛው አይደል? ወኪል ሁኝ የምወስዳት እና የኔ ሁለት ለሁለት ሴቶች ያለው አሉ። የኔ ወኪሎች ሁለቱ ዑምራም የሚሰሩ አይመስለኝም አላህ ይጠብቀኝ እንጂ አሉ። እሺ አልኳቸው። ታዲያ እነዚህ ተጎዱ ብለህ ሁጃጆች ዑምራ ሰዎች ተጎዱ ማለት ትችላለህ እንዲ አሉ ولا آمين البيت الحرام يبتغون فضلا من الله ورضوانا سكرا سنو ما سووا عندك الرياض ደግሞ ተሰብስበው ይሄ ዑምራ እንደተዘጋ የእናንተ አይነት ሰዎች ጥያቄ እኔ ደግሞ ስለ ሀገር ጉዳይ ይጠይቃሉ ከሀገር ወዲያው ስለመጣው ይጠይቃሉ ብዬ እጅን አንሳና ለምንድን ነው በምን ወንጀላችን ነው ዑምራ የተከለከልነው እኛ ምን አድርገን ነው እኛ ኢትዮጵያውያን ዑምራ የተከለከልነው እሱ ሲለኝ ጥያቄው ድሮ አላሰብኩትም፣ ግን ትዝ አለኝ። እውነት ዑምራ የሚያስከለክል ወንጀል አልሰራንም እኛ ኢትዮጵያውያን። እንዲሁ አላህ ረሂም ሆኖ ነው እንጂ መሬት ላይ የሚያስኖር ነበር የሰራ ነው። በዑምራ ስም አይደል ይሄ ጠጅ ቤት የሚሰራው ሁሉ የመጣው እዚህ ሀገር በሐጅ ስም አይደል የመጣው። ሚስቶቻችሁ ያላደሉትን ሚስቶቻችን ናቸው፣ እህቶቻችሁ ያላደሉትን እህቶቻችን ናቸው ብላችሁ ያመጣ የለም እዚህ ሀገር ማፍቴት ወንድሟ ያላደለን ወንድሜ ነው ብላ ባሏ ያልሆነን ባሌ ነው ብላ ዋስታ የመጣች ይሄ አመጣጡ ላይ ማለት ነው በየሹካው የሚሰራውን ወንጀል ተውት ያው ቤቱ ይቁጠረው በሚሽዋር ስም የሚስተድራው ባጢል ተውት ያለ መህረም ሴቶቹ እንደልባቸው የት እንዳሉ ሳይታወቁ ስትፈልግ ደማም ስትፈልግ ሪያድ ስትፈልግ መካ ስትፈልግ ጅዳ የሚሽከረከሩት እንዳለ ተውት ይሄ ሁሉ ሆኖ ምን ወንጅለናል ይባላል ድፍረት አይደል ስለዚህ አንተ እንዲህ አላረክም ቢልህ ምን ልትል ነበር አላህ ስብሓንሁ ወተዓላ በፈضሉ በመኑ በከረሙ አላህ ይማር አላህ ይቅር ይበለንና አላህ ቁጣውን ያንሳልን ይታረቀን በዒባዳ ስም በዑምራ ስም በሐጅ ስም ወደዚህ ሀገር የመምጣቱ ነገር በተለይ ሊታሰብበት ይገባል እንግዲህ በጣም የእሱ ጭቅጭቅ ይመስለኛል እቺ ትንሽ የቪዛ በኢቃማ መልኩ እንኳን መምጣቱ ምክንያቱም የሚመጣው ሰው ለስራ የሚመጣው ለስራ ይምጣ ለዒባዳ የሚመጣው ሰው ለዒባዳ ይምጣ። ለዒባዳ የሚመጣው ሰው ለስራ ከሚመጣው ሰው ጋር ለምን ይጉላላል? እሱ ነው የነበረው ትልቁ ፈተና። እኔ አስታውሳለሁ ሼኻችን ሼክ መሐመድ ራፊዕ አልቡሰይሪ በመቶ ምናምን ዓመት የሞቱት ሽማግሌ ዘጠና ምናምን ዓመት ሆኗቸው ወረፋ ላይ ማዕት ፍለግታቸው ሰው ተደርድሮ የእነሱ ስራ ይሰራሉ። ሼህ ቁመው ለምን ስላቸው አንቀደም ሀራም ነው ባለ ሀቅ ናቸው ይላሉ። ኧረ ስለዚህ እንኳን የመሄድ ሐቅም ላይ ይችላል እንኳን የዚህ የሰልፍ ሐቅ ለማንኛውም መታሰብ ያለበት ዒባዳ ዒባዳ ነው በዒባዳ ንግድ አይሆንም የሌላ እምነት ተከታዮችንም መጥተውበታል ሌላ እሱ ነው እኮ እሳቸው ጋር እዚያ ሰልፍ እንደሰራነ ስም ይጠራ ነበር ስም ይጠራ ስም ሲጠራ እንግዲህ ታውቃላችሁ አብዛኝ ሰው አብዛኝ ሰው የክት ስም አለው አይደል ፀሐይ ነች ያነበረችው እሷ ማን ብላለች? ማን ደስ ይልሻል? ፋጢማ። አሁን አልሐምዱሊላህ ይሄ ነገር ተቀይፋል ይመስለኛል። ለምን computerized ሆኗል ፓስፖርቱ። እንዲህ እንደፈለጉ መቃየር ምናምን አይቻልም። አንድ ጊዜ በስማ ትሰጣለህ፣ ሰማይ ብትወጣ ምድር ብትወርድ ያው ስምህ ነው የሚመጣው። ፎቶግራፍ አለ፣ እንትን አለ፣ በስማው አለ ምናምን። ቴክኖሎጂ ጥቅሙ እኮ ይሄ ነው። እስር አደረገው። ድሮ ፋጢማ ብላ ትመጣለች መስከረም ላይ ፋጢማ ካላወጣት የሚቀጥለው ደግሞ መሪም ብላ አውጥታ ደግሞ ትመጣለች። እሷ እኮ ፀሐይ ነች። ሼክ ጋር እዚያ ሰልፉን እያየን ስም ይጠራል። ስም እየተጠራ ያወራሉ ሴቶቹ፣ አይሰሙም። ከዚያ የሆነ ስም ጠራ፣ የእስላም ስም ሰማች። የተጠሩ ሰዎቹ ስማቸውን እያጠሩ እየሄዱ ሁሉም ተጠይተው ከዚያ መጣችና የሆነች አንቺ እኔ ጋር አልነበር ያልሽው አለቻት። አዎ ተጠርቶ ነበር ስምሽ። አልተጠራሁም አለች። ማነው ስምሽ አሏት። ፈለገችና አገኘችው ነገረቻቸው ረስቼዋለሁ ስሙ ተጠርቷል እኮ ሶስት ጊዜ ነው የተጠራው ደነገጠችና በቃ እያለች ሄደች ከዛ በኋላ አንቺ ምናምን ነብራራ ማሰሚ ምናምን አለ እዛ የሚያስተናግደው ስምሽ ነው ነገ ኤምባሲ ብትጠሪ ሌላ ቦታ ብትጠሪ ምናምን አላት ኧረ አይለምደኝም ምናምን ስሙን ሳታሐፍዝ ነው ወደ ሀገሩ የምትመጣው የሚገርመው እዚህ መጥቶ በዚያ በድሮው ስም ነው የሚጠሩት ይህ አዲሱን ስም አይይዙትም አሁን ሲሰልሙ እኔ ጋር ሲደውሉ ይነግሩኛል እኮ ስምሽ ማን ነው የፓስፖርቴን ነው የኔን ስም ያ አይሆንም አላ ኩል ሐል ይሄ ወለአሚን البيت الحرام يبتغون فضلا من الله ورضوانا يا الله ስም ለመስም የአላህን ቤት በትክክል የአላህን ትሩፋትና ረሕማውን ፈልገው የሚመጡትን ሰዎችም አዛብ ታርጓቸው እነሱን ችግር አትፍጠሩባቸው ጦርነት እንዳታነሱባቸው እንቅፋት እንዳትሆኗቸው ይላል አላህ ከአላህ ስብሓንሁ ወተዓላ رضوانا مالت يترضون الله بحجهم وقد ذكر عكرمة والسدي وابن جرير أن هذه الآية نزلت في الحطم بن هند البكري كان قد أغار على سرح المدينة فلما كان من العام المقبل اعتمر إلى البيت فأراد بعض الصحابة أن يعترضوا عليه في طريقه إلى البيت فأنزل الله عز وجل ይሄ እንትና የሚባል ሑጠም ኢብኑ ሂንድ አልበክሪ የሚባል ሰውዬ የመዲና ግመሎችን አንድ ጊዜ ወሮ ወስዶ ነበረ። በሚቀጥለው አመት ግን ተወብቶ ተስተካክሎ ዑምራ ሊያደርግ ሲመጣ እገሌ እየመጣ ነው ሲባሉ ሰሃቦች እንትን ማለት ፈለጉ፣ ሊጠልፉት ፈለጉ መንገድ ላይ አረ ወላ አሚነል በይተል ሐራም የብተጉነ ፈድለን ምን አላህ ወሪድዋን አይሆንም አለ አላህ ወኢዛ ሐለልቱም ሐላል ስትሆኑ አለ አላህ حلال ስትሆኑ የመቼ ነው ሐራም የነበሩት ኢሕራም ላይ ሆናችሁ غير محل الصيد وأنتم حرم አላለም وإذا حللتم حلال ስትሆኑ ደግሞ فاصطادوا ልታድኑ ትችላላችሁ إباحة الصيد بعد الحلال من الإحرام أي إذا فرغتم من إحرامكم وأحللتم منه فقد أبحنا لكم ما كان محرما عليكم في حال الإحرام من الصيد كحرم وجي الواوري وجن عدناكم مبلغ تسلال وهذا أمر بعد الحظر والصحيح الذي يثبت على السبر أنه يرد الحكم يرد الحكم إلى ما كان عليه قبل النهي له إن كان واجبا رده واجبا وإن كان مستحبا فمستحبا ومباحا فمباح ولا يجرمنكم شنآن قوم أن صدوكم عن المسجد الحرام أن تعتدوا ولا يجرمنكم وانجل لا يتسراته لا يجرمنكم من لا يقففتوا لا يدفعنكم لا يحملنكم بغض شنآن قوم شنآن مالت مطلات مالتنا بغض مالتنا كراهية مالتنا شنآن قوم سوتش مطلاتاتهم لا يقفافاتوا أن صدوكم عن المسجد الحرام ጥላቻችሁ ደግሞ ከተከበረው መስጂድ በመከልከላቸው የተነሳ የሆነውን አንታዕተዱ ድንበር እንድታልፉ እንዳይገፋፋችሁ ሰዎቹ ከሐራም ስለከለከሏችሁና ስለጠላችኋቸው በእነሱ ላይ እርምጃ ስትወስዱ ድንበር ያለፈ ነገር እንዳትወንድ እንዳትሰሩ ነው የሚለው ሌላ ቦታ ላይ ሱረቱ ማኢዳ እዚሁ ስምንተኛው ላይ ወላ የጅሪመነኩም ሸነአኑ ቀውሚን አላ አላ ታዕዲሉ እዕዲሉ ሁወ አቅረቡ ልተቅዋ ይላል አላህን ለመፍራት አላህን ላለመፍራት ሰዎችን መጥላታችሁ እንቅፋት እንዳይሆን አላህ አትፈራም ሲባል እዚህ ላይ ይህ እንኳን አይደለም ምናምን አትበልም ሰውየውን ስለጠላው አላህን መፍራት ልትተው አይገባም እሱ በሱ ጉዳይ ላይ ለማለት ነው معناه ظاهر أي لا يحملنكم بغض قوم قد كانوا صدوكم عن الوصول إلى المسجد الحرام وذلك عام الحديبية يا حديبية لت أي في اللبيتاتشو مكان ياياتشو كعبة ودرساتشو አታገኙም ብለው የመለሷቸው እዚህ እኮ ሽመይ ነው ሽመይ ሲደርሰው እኮ ነው የመለሷቸው ከመዲና መጥተው ሽመይ ሲደርሰው አትገቡም ዘንድሮማ አትገቡም ሙተን እንገኛለን አሉ على أن تعتدوا حكم الله فيهم ስትይዟቸው እነሱ ስትቆጣጠሩ በእነሱ ላይ ስልጣን ሲኖራችሁ አንተ የዚያን ቀን እንዲህ አረክኝ አይደለ እያላችሁ እርምጃ እንዳትወስዱ ተገቢውን ብቻ እርምጃ ነው መወሰድ አለበት አየ እስላም እንዴት እንደሚል أن تعتدوا حكم الله فيهم فتقتص منهم ظلما وعدوانا بل احكموا بما أمركم الله به من العدل في حق كل أحد አይ ላ የሕሚለነኩም ቡዕዱ ቀውሚን አላ ተርኪ ልዓድል ፍትህን ማክበር ሁልጊዜ ባህላችሁ ይሁን፣ ልምዳችሁ ይሁን፣ ተግባራችሁ ይሁን። ለምን የምትጠሉትንም ሆነ የምትወዱትንም በምትወደውም በምትጠላውም ላይ እኩል ካልፈረድክ አዲል አትባልም። በራስህም ላይ ሌላው ላይ እንደምትፈርድ ካልፈረድክ አዲል አትባልም። ኦይ በራስ ላይ ይፈርዳል ቢሆንም ይላል ብሳሳትም ለመከላከል ለራሱ የማያደርገው ነገር የለም። روى ابن أبي حاتم عن زيد بن أسلم قال كان رسول الله صلى الله عليه وسلم بالحديبية حديبية لا ينبر نبي عليه الصلاة والسلام صحابات توتوغارا حين صدهم المشركون عن البيت كبيرت كلكلواتو جاءت عند ولا الله تدرسوا بملسوا وقد اشتد ذلك عليهم صحابوت بدأم كما شميس درسوا كمدينة متوا ይህን ቤት አዘይሩትም ሲባሉ በጣም شو. فمر بهم ناس من المشركين من أهل المشرق يريدون العمرة كليلا قر عمرة ليادربوا يهون زوج من الصوات قمتوا فقال أصحاب النبي صلى الله عليه وسلم نصد هؤلاء كما صدنا أصحابهم እነሱ አሁን እነዚህ መኮች ጋር ዘመድ ጓደኛ ስለሆኑ በአንድ እምነት ላይ ስላሉ እነሱ አሁን እንደልባቸው ሊገቡ ነው አይደል? አዎ። እዚህ ለምን እኛ እነሱን አናግታቸውም? እነሱ እኛን አግተን ልንደራደርባቸው ለምን አንችልም? አሁን አንዳንድ ጊዜ እንደዚህ ያለ ነገር ይደረጋል። አይታችኋል አይደል? የሆኑ ሀገሮች ሲዋጉ የዚያን የሚወጋውን ሀገር ህዝብ ፊት ለፊት ያመጣና እንግዲህ ከመታ አውሮፕላን ካወረድክ ይኸው እነሱ መታ ጠቡ ያለው መንግስት ለመንግስት ወላ ወታደር ለወታደር ህዝቡ ተራው ህዝብ ምን አገባው ለምንድን ነው ማጥቂያ የሚሆነው ያ አላህ ስብሓንሁ ወተዓላ ከለከላቸው فأنزل الله هذه الآية ولا يجرمنكم شنآن قوم أن صدوكم عن المسجد الحرام أن تعتدوا عدوان نويه الذي من عربوا وتعاونوا تبابروا على الله على البر والتقوى على على البر بملكام سرا لاي ملكام سرا ስታይ ድርሻ ሊኖርህ ይገባል ቁጭ ብለህ አትመልከት ስራ አብረህ ተባበር እስከምትጠራ ማጠብቅ ኸይር እየተሰራ ካለ ለኸይር ስራ አብረህ ተሯሯጥ ወተቅዋ አላህን በመፍራትም ላይ አላህን ለመፍራት የሚረዱ ነገሮች ላይ ተባበሩ በተለይ ኸይር ስራ ብቻውን ሊሰራው የማይችለው ሆኖ ሲያቀተው ካየ ሄድለት መስጂድ ሊሰራ ጀመረ ብቻውን አንተ አንድ ድንጋይ ያኛው ሌላ ሁለት ድንጋይ ሶስት ድንጋይ አንድ ጊዜ ቤቱን ሰርተህ ትጨርሳለህ ተዓወኑ ዐለል ቢሪ መስጂድ በመስራት ተዓወኑ ዐለል ቢሪ ትምህርት ቤት በመስራት ተዓወኑ አለል ብሪ መንገድ በመስራት ተዓወኑ አለል ቢሪ ኸይር ስራዎችን የተባሉትን በሙሉ በመስራት ተባበሩ ተቅዋ አላህን በመፍራት ላይ የሚረዱ ነገሮች ማቅ ከሆነ በማስተማር የሆነ ሐራም ላይ እንኳን የገባው ከአቅሙ በላይ የሆነ ችግር ኑሮ ገፋፍቶት ከሆነ ስራ ፈልግለትና ሐላል ላይ አምጣው አለል ቢሪ ወተቅዋ ወላ ተዓወኑ አለል ኢስሚ ወልዑድዋን በወንጀልና ድንበር በማለፍ ላይ ግን መተባበር የለባቸውም እዚህ እኮ እንገታቸው አሁን እንገታቸው ምናምን ተባብለው አንድ አትባባሉ እንገት ካለ ዝም በል ካልቻልክ ከቻልክ ከልክለው አለል ኢስሚ ሐሜት ሐሜት ጓደኛ ሐሜት ሲጀምር እንዳትከለክለው ጓደኛ ነው። ከቀጠልክ ደግሞ ወንጀል ነው። መሄድ ይሻላል ቆይ ጨርስ። ለምን ደግሞ ጨርሰው እንዳላቋርጠው ብዬ ነው እንዳላቋርጥህ ብዬ ነው እንጂ ሐሜት ነው ይሄ። ለምን ቢቋርጥ ይሻለው? እንዳይከፋው ነው። ወይ ወሬ አያስወራም። ከዚህ በኋላ ባገኘ ቁጥር ወሬ ይሄ ወሬ አያስጨርስም። ወሬ ማታስጨርሱ ትባል ይሻላል። አልቢሩ يأمر تعالى عباده المؤمنين بالمعاونة على فعل الخيرات وهو البر وترك المنكرات وهو التقوى بر مالت ملكام سرا بمسرات تقوى مالت مطفو نقروتشن بمكلكل وينهاهم عن التناصر على الباطل والتعاون على المآثم والمحارم بونجل لا متبابر شوف قال ابن جرير الإثم ما ترك ما حرم الله ما أمر الله بفعله الله أرقت على على مسرات وانجلنا والعدوان مجاوزة ما حد الله في دينكم ومجاوزة ما فرض الله عليكم في أنفسكم وفي غيركم عدوان دنبر مالف مالت الله يكلكلون نقر دنبر ألف مهد ከአላህ ሌላ መመለክ የለበትም የሚመለኩ ነገሮችን አብሮ ወበደኑ ምናምኑ ምናምኑ አብሮ መስራት የሽርክ ተግባር ሊሰራ ያለን ሰው አብረህ መተባበር አስተባበር ዑድዋን ነው ሐታ ይሄ እስቲጋሳ የምናምን እንትን ዚክር እየዘከረ ቁጭ ብሎ የሚቀመጥ ሰው ከተቀመጥ ተባባሪ ነህ አንተ። የአዶየ ቡና ሲያፈላ ሄደህ አብረህ ከጠጣ የወንጀል ተባባሪ ነህ አንተ። የሚካኤል ጸበል ነው ታዲያ የሚሆነው? የሚካኤል ጸበል ላይ ሁሉም እኮ ያምናል። ክልክል ነው አይደል? ነው ጸበል ምን አለበት የሚል ይኖር ይሆን አራትሉ አይባልም። የሚካኤል ጸበሉ አይደለም የጂላኔ ቆሎና ቡናም እንደዚያው ነው። የጅላኔ ቡና ላይ የኸድር ቡና ላይ ተገኝታችሁ የምትተባበሩ ተዓውን አለ ልኢስሚ ወልዑድዋን ነው ጠይቁብኝ አሊም ሀገር አይደል ያላችሁት አረበኛ ትችሉ ይሄን ለሚሽዋር ብቻ ነው አረበኛው የምትጠቀሙበት ይኸው እዚህ ተለጥፎላችኋል ሼክ ማሂር እንደውሉና ጠይቁት መሻይኮች ተለጥፎላችኋል በያሉበት ጠይቋቸው አሁን ዞር ብሎ መሐመድ ዘይን ማማት አይደለም ጀበና ምን አለ ምን አለ ጀበና ሰብር የመጨረስኩት ጀበናው ነው የጀበና እርግማን ይወዳ በነበር እኔ ስንት አልቆልኝ ነበር ስንት ጀበና አረግሙኛል መሰላችሁ አይረባም ወላሂ ይሄ ይህንን ይዞ ጀነት ተስፋ የሚያደርግ ሰው ካለ ተሳስቷል ተዓወን አለ ልኢስሚ ወልዑድዋን እኔ እኮ እንዳይከፋቸው ብዬ ነው እንጂ ይክፋቸው አላህን ከሚከፋው እነሱ ቢከፋቸው አይሻልም ቆሎ ንያው እኮ ነው የሚያበላሸው የሚያበክተው ቆሎ እኮ ነው ንያው ገና ሲያስቡት እኮ ነው አስሉማ በእንዲህ ያለ እምነት ላይ ያሉ ሰዎችን እኮ ማስቀመጥ ራሱ እኮ አግባብ አይደለም እንዲህ ሰዎች ጋር እኮ መቀጠል የለባቸው መቆጣት አለባቸው መምከር አለባቸው አላህ የዛር ደሮ እያለ እያደር መጋረጃ ጋርደህ እያበላህ ሙስሊም ነኝ ብሎ ማራስን ማታለል ምን አይነት ጾም ነው የሚጾመው የሞከል ደሮ እያበላ ያመናል ነው የሚሉት ታዲያ ስጋ ሲቀር እንዴት አያማቸው ነቢዩ አለይሂ ሰላቱ ወሰላም انصر اخاك ظالما አው مظلوما አሉ ወንድምህን ሲበድልም ሲበደልም እርዳው አሉ ዝምድና የሚያሳስባችሁ ሰዎች ይህን ሐዲስ በደንብ አዳምጡ። ዘመዶቻችሁን ዛሊምም ሲሆኑ ሲዞልሙም ሲዞለሙም እርዷቸው። ይህ ሲዞልሙ ይከብዳል። ሲዞለሙ ማለት መቼም ሊመታቸው ሰው ሲመጣ ተከላከሉላቸው ነው አይደል? ሊቀማቸው ሲመጣ ተከላከሉላቸው ነው። ሲታሙ ተከላከሉ ነው። ተው ወንድሜ ነው አትማው በሉለት ነው። ግን ሲዞልምስ ሲያማ ሳህ አንተ ያልከው ሐድር በል ማለት ነው አንዱ በቀኙ በጥፊ ሲለው አንተ በግራ በለው ማለት ነው አይደለም ሲዞልም እንዴት አድርገን ነው የምንረዳው ያ ረሱላህ አሉ ሰሃቦችም ሲዞልም መርዳት ማለት አዎ ሊመታ እጁ ሲሰነዝር ያዘው እጁ እንዳይመታ ሊያማ አፉን ሲከፍት አፍክን ዝጋ በለው ላ መታማት የለበትም ክልክል ነው በለው ረዳው ነው የሚባለው ና ረዳው አረዳው ምን እንዲህ ሲሰነዝር እጁ ወደዚህ አስቀረው ቢጥለው ኑሮ ይሞት ነበር ይሞት ይገለው ነበር ቢገል ምን ይሆን ነበረ ሰው ገደለ ይባላል በአኼራ በዱንያም ይታሰራል እጁ ስለያስክለት ግን ሳይመታ ቀረ አይደል አላዳንከው አድነው ማለት ይሄ ነው ዘመድክን አድነው ማለት ወንጀል እንዳይሰራ አድርገው ማለት ነው ወንጀል ከሰራ አደጋ ነው ችግር ውስጥ ሊገባ ይችላል واتقوا الله الله سبحانه وتعالى فروا إن الله الله شديد العقاب الله سبحانه وتعالى ቅጣተ ብርቱ ነውና የእሱን ቅጣት ተጠንቀቁት በዚህ ነው የአላህን ስብሓንሁ ወተዓላ ቅጣት መጠንቀቅ የሚቻለው ነው የሚለው أسأل الله ربي بأسمائه الحسنى وصفاته العلى أن يوفقني وإياكم لما يحبه ويرضاه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته